ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا قالوا إن إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون كفرحة ما كرهب بدكت ከገንዘቦችና ከነፍሶችም ከፍራፍሬዎችም በመቀነስ በእርግጥ እንሞክራችኋለን። ታጋሾችንም በገነት አብስር። እነዚያ መከራ በነካቸው ጊዜ እኛ ለአላህ ነን እኛም ወደ እርሱ ተመላሾች ነን የሚሉትን አብስር። እነዚያ በእነርሱ ላይ ከጌታቸው የሆኑ ምህረቶች ችሮታም አሉን። እነርሱም ወደ እውነት ተመሪዎች እነርሱ ናቸው። በሀያ አንደኛው ክፍለ ዘመን አጼዎች በግፍ በእስር ቤት እየተሰቃያችሁ የምትገኙ ውድ ኮሚቴዎቻችንና ወንድሞቻችን ለኢስላም በምታደርጉት ትግል አላህ Subhanahu Wa Ta'ala አጅራችሁን ከፍ አድርጎ እንዲሰጣችሁን እንጠይቀዋለን። ሙስሊም በመሆናችሁ ብቻ ፍዳችሁን እያያችሁ ያላችሁት ውድ የኢትዮጵያ ሙስሊሞች እንደምትሰነበታችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ለዛሬ ቅዳሜ የካቲት 30 ፍትህ ሬዲዮ 16ኛ ፕሮግራሟን አሰናድታ ወደ እናንተ ደርሳለች። እንደተለመደው ዛሬም ሳምንታዊ ዜናዎችን፣ አዳዲስ ፕሮግራሞችና እንዲሁም መደበኛ ዝግጅቶችን አጠናቅራ አድማጮች ጋር ደርሳለች። አሁን ቀዳሚ ወደ ሆነው ሳምንታዊ የፍትህ ሬዲዮ ዜና እንሸጋግራለን። ዜናውን የሚያሰሙን ሙሐመድ አሚንና ሁስኒያ ከድር ናቸው። እስከ ፕሮግራማችን መጨረሻ አብራችሁን እንድትቆዩ ግብዣችን ነው። إن همي فوق همي قد بنى سجنا لظلمي وغدا قلبي أسيرا بين آهاتي وحلمي አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ሳምንታዊውን የፍትህ ሬዲዮን ዜና እናሰማለን። በቅድሚያም ርዕሶቹን ረቡ የካቲት 27 2004 በኡማ ሆቴል የአዲስ አበባ መጅሊስ አጠቃላይ ጉባኤ አደረገ። በስብሰባው ላይ በቀጣይ በሚሰሩ የስድስት ወር እቅዶች ላይ ተወያይተዋል። ባለፈው ዓመት መንግስት በአርሲ ባስነሳው ግርግር የታሰሩ ከ45 በላይ ሙስሊሞች ከሁለት እስከ 11 አመት የሚደርስ እስራት ተፈረደባቸው። ባለፈው ሳምንት ረቡዕና ሐሙስ በአዳማ የተካሄደው የኦህዴድ ስብሰባ ያለ ስምምነት መጠናቀቁ ተገለጸ። በስብሰባው ከሌሎች አጀንዳዎች በተጨማሪ የሙስሊሙ የመብት ጥያቄ ጉዳይም ተነስቷል። ትናንት ጁማ በተለያዩ ክልሎች ተቃውሞ ተደረገ። የዲላ ሙስሊሞች ለመጀመሪያ ጊዜ ተቃውሞ በማድረግ ሀገር አቀፍ ተቃውሞውን በይፋ ተቀላቅለዋል። በደሴ ከተማ ሐሙስ ሌሊት ከ30 ሺህ በላይ በራሪ ወረቀቶች ተበተኑ። አሁን ወደ ዜናው ዝርዝር። ረቡ የካቲት 27 2004 በኡማ ሆቴል የአዲስ አበባ መጅሊስ አጠቃላይ ጉባኤ አደረገ። በስብሰባው ላይ በቀጣይ በሚሰሩ የስድስት ወር እቅዶች ላይ ተወያይተዋል። በኡማ ሆቴል በተደረገው በስብሰባው ላይ የፌዴራል መጅሊሱ ፕሬዝዳንት አቶ ኪያር፣ የአንዋር መስጂድ ኢማም ኮማንደር ጣሃና የየክፍለ ከተማው የአህባሽ መጅሊስ አባላት በስብሰባው ላይ ተገኝተዋል። ስብሰባውን ኮማንደር ጣሃ በቁርአን የከፈቱት ሲሆን የፌዴራሉ መጅሊስ ፕሬዝዳንትም ንግግር አድርገዋል። የስብሰባው ዓላማ የሥራ አፈጻጸም መገምገምና በቀጣይ እቅዶች ላይ መወያየት የነበረ ሲሆን በርካታ እቅዶች አውጥተዋል። እቅዳቸው ሙስሊሙን ህብረተሰብ የሚጠቅም መስሎ በመቅረብ ሙስሊሙን በአህባሽ አስተሳሰብ እንዲጠመቅ ማድረግና በመስጊዶች የሚደረጉ እያንዳንዱ እንቅስቃሴ በቁጥጥር ስር ማድረግ ነው። ከነዚህም እቅዶች ውስጥ ቅዳሜና እሁድ ተከታታይ ዳዋ ፕሮግራም በማመቻቸት ሙስሊሙን በዳዋ ሰበብ በመጥራት በአህባሽ አስተሳሰብ ማጥመቅ ይገኝበታል። ከዚህ ጋር ተያይዞ በየክፍለ ሀገሩ ዳዋ የሚያደርጉ ግለሰቦችን እንደሚያዘጋጁና ከነዚህ እነሱ ከመረጧቸው ግለሰቦች ውጭ ዳዋ ማድረግ እንደማይቻል ለማወቅ ተችሏል። ዳዋ ማድረግ የሚቻለው በህገወጡ ወጡ የዑለማ ምክር ቤት የምስክር ወረቀት ካገኘ ብቻ መሆኑ ታውቋል። በእቅዳቸው ላይ በእያንዳንዱ መስጂዶች የሚካሄዱት ማንኛውም እንቅስቃሴ መከታተልና መቆጣጠር ከፍተኛ ትኩረት የተሰጠው ሲሆን ይህንንም ለማድረግ መስጂዶች የሚመሩባቸው መመሪያዎች ማዘጋጀት እንዳለባቸው ገልጸዋል። ከዚህ ጋር በተያያዘ የመስጂድ ኢማሞችና ሙአዚኖች ጥናት እንዲደረግባቸው በእቅዳቸው ላይ አስፍረዋል። ባለፈው ዓመት መንግስት በአርሲ አሳሳ ባስነሳው ግርግር የታሰሩ ከ45 በላይ ሙስሊሞች ከ2 እስከ 11 ዓመት የሚደርስ እስራት ተፈረደባቸው። ባለፈው ዓመት ሚያዝያ 19 2004 በአሰሳ ከተማ የመንግስት ታጣቂዎች ሆን ብለው በፈጠሩት ግርግር በርካታ ሙስሊሞች የታሰሩ ሲሆን የፍርድ ሂደቱ በሻሸመኔ ማረሚያ ቤት ሲካሄድ ቆይቶ በዚህ ሳምንት የመጨረሻ የተባለው ፍርድ ተሰጥቶባቸዋል። በውሳኔው መሰረት ከ53 እስረኞች ውስጥ ሁለት ሴቶችና ሶስት ወንዶች 11 ወራት የእስር እንግልት በኋላ በነጻ ሲሰናበቱ ፍርድ ቤት በተቀሩት 48 ሙስሊሞች ላይ ደግሞ ከ2 እስከ 11 ዓመት የሚደርስ የእስር ውሳኔ ሰጥቶባቸዋል። ፖሊስ ራሱ የፈጠረውን ግርግር ለመሸፋፈን ሲል የቁርአን አስተማሪ በሆኑት ሼህ ሶድ ላይ ያለምንም ጠንካራ ማስረጃ 11 ዓመት 3 ወር የተፈረደባቸው ሲሆን ሼህ አብደላ ኪኒሶና ሼህ ሁሴን ደግሞ እያንዳንዳቸው አመት ዓመት ከስድስት ወር ተፈርዶባቸዋል። የተቀሩት 45 ሙስሊሞች ላይ ደግሞ በነፍስ ወከፍ የሁለት ዓመት እስራት ተበይኖባቸዋል። ፍርዱን ተከትሎ በሁኔታው የአሰሳ ከተማ ነዋሪዎች ከፍተኛ ሀዘን እንደተሰማቸው ለመረዳት ተችሏል። በፍርድ ሂደቱ በወቅቱ የሰው ነፍስ ያጠፉት የመንግስት ታጣቂዎች ግን ለፍርድ እንዳልቀረቡ የፍትህ ምንጮች ከአሰሳ ገልጸዋል። ባለፈው ዓመት ሚያዝያ 19 የመንግስት ታጣቂዎች በፈጠሩት ረብሻ ከአራት በላይ ንጹሃን ሙስሊሞች መገደላቸውና ከተገደሉትም ውስጥ የስድስት ዓመት ህፃን ልጅ እንደሚገኝበት ይታወሳል። ባለፈው ሳምንት ረቡዕና ሐሙስ በአዳማ የተካሄደው የኦህዴድ ስብሰባ ያለ ስምምነት መጠናቀቁ ተገለጸ። በስብሰባው ከሌሎች አጀንዳዎች በተጨማሪ የሙስሊሙ መብት ጥያቄ ጉዳይም ተነስቷል። ረቡዕና ሐሙስ በዋለው በዚህ ዝግ ስብሰባ ሌሎች አጀንዳዎችን ከጨረሱ በኋላ ሙስሊሙን አስመልክቶ የያዙት አጀንዳ ላይ መወያየት ሲጀምሩ መግባባት ላይ መድረስ ባለመቻላቸው ለማቋረጥ ተገደዋል። በቅርቡ የምክትል ጠቅላይ ሚኒስትርነት ሹመት የተሰጣቸው አቶ ሙክታር ከድርና በወይዘሮ አስቴር ማሙስ ሰላማዊ ጥያቄ እየጠየቁ ያሉትን ሙስሊሞች በኃይልም ቢሆን ማስቆም አለብን ሲሉ ተሰምተዋል። አቶ ሙክታር እርምጃ መወሰድ አለበት በማለት ጠንከር አድርገው ቢናገሩም ሀሳባቸው ውድቅ ሆኗል። ምንጮቹ ለፍትህ እንደገለጹ ተሰብሳቢዎቹ አቶ ሙክታርን ከዚህ በፊት በኦሮሚያ ክልል ያለውን የሙስሊሞች ተቃውሞ ለማስቆም እስራት መፍትሄ ነው ብለህ በርካታ የኦሮሚያ ሙስሊሞችን እንዲታሰሩ አስደረገ፣ ይኸው ተቃውሞ ሊቆም አልቻለም በሚል ወቀሳ ቀርቦባቸዋል። ከዚህ በተጨማሪ ሌሎች ወቀሳዎችና ተቃውሞዎች የገጠማቸው ሲሆን አቶ ሙክታር ከልክ በላይ በመናደድ ስብሰባው እንዲቋረጥ ጠይቀዋል። በዚህ ሁኔታም በሙስሊሙ ጉዳይ ላይ ያነሱትን አጀንዳም ሳይቋጩ ስብሰባው እንደተቋረጠ ታውቋል። በሌላ በኩል በርካታ ከፍተኛ የመንግስት ባለስልጣናት የሙስሊሙ መፍትሄ አፈላላጊ ኮሚቴዎች እስካሁን ወንጀለኛ የሚያስብላቸው በተጨባጭ የተገኘ መረጃ የለም፣ ስለዚህ በነጻ ይፈቱ የሚል አቋም የያዙ ሲሆን ጥቂት የኢህአዲግ ባለስልጣናት ግን መፈታት የለባቸውም የሚል አቋም እንዲያዙ ምንጮች ጠቅሰዋል። ትላንት ጁማ በተለያዩ ክልሎች ተቃውሞ መደረጉ ተገለጸ። የዲላ ሙስሊሞች ለመጀመሪያ ጊዜ ተቃውሞ በማድረግ ሀገር አቀፍ ተቃውሞን በይፋ ተቀላቅለዋል። በደሴ ከተማ ሐሙስ ሌሊት ከ30 ሺህ በላይ በራሪ ወረቀቶች ሲበተኑ አድረዋል። ከአንድ ዓመት በላይ በተለቀው የህዝበ ሙስሊሙ ትግል ተጠናክሮ እንደቀጠለ ነው። ትላንት ጁማ በተለያዩ ከተሞች የድምፅ ተቃውሞ የተደረገ ሲሆን አዳዲስ ከተሞች ትግሉን እየተቀላቀሉ ይገኛሉ። ለመጀመሪያ ጊዜ ድምፅ ተቃውሞ ያደረገችው የዲላ ከተማ በከተማዋ ሰላም መስጊድ ሞቅ ያለ ተቃውሞ ሁሉንም ባሳተፈ መልኩ አካሂዳለች። የከተማዋና አጎራባች ከተሞች ተቃውሟቸውን አጠናክረው እንደሚቀጥሉና ትግሉን ያልተቀላቀሉ ከተሞችም እንደ አዲስ እንደሚቀላቀሉ ምንጮች ጠቅሰዋል። በተያያዘ ዜና በኦሮሚያ ክልል ጅማ ዞን ሊሙገነት ወረዳ በሚገኘው ዋና መስጂድ ከጁማ ሰላት በኋላ ለመጀመሪያ ጊዜ ተቃውሞ ተካሂዷል። በጅማ፣ በወልቂጤ፣ በሻሸመኔ ከተማ ከባድ ተቃውሞ ተደርጓል። የሻሸመኔ ሙስሊሞች የሻሸመኔ ፍርድ ቤት በ45 ሙስሊሞች ላይ ሰጠውን የፍርድ ብይን አጥብቀው ተቃውመዋል። በዶዶላ በበደሌና ኮፈሌ ህዝብ ሙስሊሙ የዱዓ ተቃውሞ ማድረጉን ምንጮች ዘግቧል። በሌላ በኩል ሐሙስ ሌሊት ላይ በደሴ ከተማ ከ30 ሺህ በላይ ወረቀቶች መበተናቸው ታወቀ። በሁኔታው የደሴ ከተማ አስተዳደር ከፍተኛ ድንገተኛ ድንጋጤ ውስጥ መግባታቸው ተገልጿል። የሙስሊሙን ሰላማዊ ተቃውሞ ለማክሸፍ በሚል መንግስት የደሴ ንጹሃን ሙስሊሞችን መደብደቡና ማሰሩ ይታወቃል። ሆኖም የደሴ ሙስሊሞች ሐሙስ ለሊቱ ከ30 ሺህ በላይ በራሪ ወረቀቶችን በማዘጋጀት ከተማዋን በበራሪ ወረቀት አጥለቅለቀዋት አድረዋል። በተበተኑት ወረቀቶች ላይ የተለያዩ ጽሁፎችና መፈክሮች የነበሩበት ሲሆን ከመፈክሮቹ መካከል ኢትዮጵያን እየበጠበጠ ያለው የሃይማኖት አክራሪነት ሳይሆን የፖለቲካ አክራሪነት ነው። የቲቪ ወሸት ኢንዱስትሪ በእምነታችን አንደራደርም፣ አሚሮቻችንን ማሰር ማለት እኛን ማሰር ነው። የእምነት መቻቻል እያደፈረሰ ያለው ራሱ መንግስት ነው የሚሉ ይገኙበታል። ጁማ ጠዋት ላይ የመንግስት ባለስልጣናት ይህን እንዳዩ ያልታሰበ ድንጋጤ ውስጥ እንደገቡና በከተማው ውስጥ ሲራወጡ እንደታዩ ዘጋቢያችን ከስፍራው ገልጿል። ለቀሪ አጫጭር ዜናዎች ሁስኒያ ከድር። በመጨረሻም አጫጭር ዜናዎች በመርሳ ከተማ አቃቢ ህግ በአሰት እንዲመሰከሩለት ያዘጋጃቸው ምስክር እውነት በመመስከራቸው እንዲታሰሩ ተደረገ። በአማራ ክልል በመርሳ ከተማ ከሰባት ወር በፊት በግፍ የታሰሩት ንጹህ ሙስሊሞች ላይ አቃቢ ህግ ለፍርድ ቤቱ የሰው ምስክር አለኝ በማለት በአሰት በማስመስከር ላይ የሚገኝ ሲሆን ፖሊስ በግፍ ካሰራቸው መካከል በሰባተኛ ተከሳሽ በመሐመድ አሰፋ ላይ በአሰት እንዲመሰክሩለት አቃቢ ህጉ ያቀረባቸው ሼህ መሐመድ ስራጅ የተባሉ ምስክር እሉ የተባሉትን የምስክርነት ቃል ወደ ጎን በመተው ያዩትን እውነታ በመመስከራቸው እንዲታሰሩ መደረጉ ምንጮች አስታወቁ። በአዲስ አበባ በላፍቶ መስጂድ ልጆቻችንን ማንኛውም ቅናት ከማቋረጥ እንታቀብ የአካባቢ ሙስሊሞች ጥሪ አስተላለፉ። በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ በወረዳ 12 የሚገኘውና በተለምዶ ላፍቶ ተብሎ የሚጠራው መስጂድ በቅርቡ በዘመናዊ መልክ ተገንብቶ አገልግሎት መስጠት ከጀመረ በኋላ መንግስት መስጊዱን ከህዝቡ በመረከብ ለአህባሾች አሳልፎ መስጠቱ የሚታወቅ ሲሆን በዚሁ መስጊድ የመንግስት አቀንቃኝ አህባሾች ቁርአን እናቀራለን በማለት ህፃናቶችን በመሰብሰብ ምንም ለማያውቁ ንጹህ አእምሮ ለያዙ ህፃናት የአህባሽን አስተምሮ እና ስልጠና እየሰጧቸው እንደሚገኙ በላስቶ መስጊድ አቅራቢያ የሚኖር ሚስታ ሰኢድ የተባለ ነዋሪ ለፍትህ ሬዲዮ ባልደረቦች ገለጸ። በተጨማሪም በአካባቢው ያሉ ሙስሊሞች ባለማወቅ ልጆቻቸውን ለአህባሾች ያስረከቡት ወላጆችን ልጆቻቸውን ከአህባሽ መንደር አርቃችሁ ሌላ የግል ወይም የሰፈር ውስታዞችን በመቅጠር እንዲቀሩ እንዲያደርጉ ሲሉ ጥሪ ማስተላለፋት ዘግቧል። በምዕራብ አርሲ ዞን በኮፈሌ ከተማ በአዲስ ከተማ መስጊድ ባሳለፍነው ማክሰኞ ከዙሁር ሶላት በፊት እና በኋላ ህዝበ ሙስሊሙ ከፍተኛ የተቃውሞ ድምፁን ማሰማቱን የፍትህ ሬዲዮ ምንጮች አስታወቁ። ባልተለመደ መልኩ ከጁ በጁማ ቀን ውጪ በተካሄደው በዚሁ ተቃውሞ ላይ በርካታ የከተማዋ አሊሞች መገኘታቸው ታውቋል። በማሻ ከተማ ትናንት ጁማ የካቲት 29 ከቀኑ 9 ሰዓት ተኩል ከቤታቸው ሁለት ሙስሊሞች በፖሊስ ታፍነው መወሰዳቸው ምንጮች አስታወቁ። በፖሊስ ታፍነው የተወሰዱት ሙስሊሞች አንደኛው ሼህ አህመድ አሊ ሲሆን እሳቸውም የመስጂድ የመስጂድ ራህማን ኢማም የነበሩና በመንግስት ከ12 ሳምንት በፊት ከኢማምነታቸው የታገዱ ሲሆን ሁለተኛው አጂ የሱፍ ሲሆኑ እሳቸውም ከአስር ወራት በፊት የወረዳው አስተዳዳሪ በመሆን የአካባቢውን ህዝብ በቀናነት ሲያገለግሉ የነበሩ የነበሩ ሙስሊም መሆናቸው ምንጮች ገልጸዋል። በአሁኑ ወቅት ፖሊስ ከቤታቸው አፍኖ ከወሰዳቸው በኋላ በማሻ ፖሊስ ጣቢያ እንዲያድሩ መደረጉን የአካባቢው የአይን እማኞች ገልጸዋል። ማክሰኞ የካቲት 26 2005 በአማራ ክልል ቻግኒ ከተማ በቅርቡ የታሸገውን ታላቁ መስጂድ አራህማን አስመልክቶ ህዝበ ሙስሊሙ ከመንግስት አካላትና ከጥቂት የአህባሽ ተከታዮች ጋር ስብሰባ አካሄዱ። በዚህ ላይ ቀንደኛ የአህባሽ አቀንቃኝ የሆነው የኮምበልቻ ሼህ ዑመር ተገኝተው ስብሰባውን ሲመራ የነበረ ሲሆን መስጂዱ ይከፈታል። ግን አህባሽን ተከትለን አንሰግድም የምትሉ በራሳችሁ ላይ ለሚመጣው እርምጃ ራሳችሁ ኃላፊነቱን ትወስዳላችሁ በማለት ዛቻ ቢጤ መሰንዘሩ ታውቋል። ሌላኛው የቻግኒ ነዋሪ የሆነው የአህባሽ አቀንቃኝ ሼህ አብዱራህማን ረታ አህባሽን ተከትለን አንሰግድም የሚሉት እንደገና ሻሃዳ አድርገው እስካልገቡ ድረስ ካፊር አናሰግድም፣ መንግስት ያመጣውን ሃይማኖት አልከተልም የሚሉት መንግስት ኃይለኛ እርምጃ እንዲወስድ በማለት ተናግሯል። በዚህ ሁኔታ የተቆጡት የቻግኒ ሙስሊሞች ተቃውሟቸውን እንደገለጹ ምንጮች ዘግበዋል። በድሬዳዋ ከተማ ሳቢያን እና ሰባተኛ አካባቢ ሐሙስ የካቲት 28 2005 ከምሽቱ 3 ሰዓት ጀምሮ እስከ ጁማ ከቀኑ 7 ሰዓት ድረስ አካባቢው በመንግስት ታጣቂዎች ተከቦ መንገድ ላይ ከፍተኛ ፍተሻ ሲካሄድ ቆይቷል። ፍተሻው የተካሄደበት ምክንያት በውል ባይታወቅም ጁማ ተቃውሞ ይደረጋል በሚል ስጋት ሳይሆን እንዳልቀረ ነዋሪዎቹ ገልጸዋል። ለዛሬ ያዝናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። إن همي فوق همي قد بنى سجنا لظلمي وغدا قلبي أسيرا بين آهاتي وحلمي አድማጮቻችን እየተከታተላችሁ ያላችሁት የፍትህ ሬዲዮን ነው። አምባገነኖች በሰላማዊ መንገድ ድምጻቸውን የሚያሰሙ ሰላማዊ ህዝቦች ላይ የተለያዩ ዘዴዎችን በመጠቀም ሽብርና ሁከት ይፈጥራሉ። ከዚህም ውስጥ በተደጋጋሚ የሚጠቀሙት አስለቃሽ ጭስ በመተኮስ ግርግር መፍጠር ነው። ቀጥሎ አስለቃሽ ጭስ ሲተኮስ ምን አይነት ተጽዕኖ እንደሚፈጥርና እንዴት መከላከል እንደሚቻል አጠር ያለ ፕሮግራም አዘጋጅተናል። አብረን እንከታተል። የመንግስት ኃይሎች ሰላማዊ ተቃውሞን ከሚያደፈርሱበትና ነገሮችን ወዳልተፈለገ ብጥብጥ እንዲያመሩ አቅጣጫ ከሚያስቀይሩባቸው የተለመዱ እርምጃዎች መካከል በግንባር ቀደምትነት የሚጠቀሰው ሰላማዊ ሰልፈኞችን በአስለቃሽ ጭስና በፕላስቲክ ጥይቶች ለመበተን የሚደረግ ሙከራ ነው። አስለቃሽ ጭስ በሰላማዊ መንገድ ድምጻቸውን የሚያሰሙ ንጹሃን ተቃዋሚዎችን ክፉኛ በማስደንበር አንዱ ባንዱ ላይ ተራምዶ እስኪያልፍ ድረስ ቅጥ የለሽ ግርግር እንዲነሳ ያደርጋል። አምባገነኖችም ከዚህ ራሳቸው እንዲፈጠር ካደረጉት ግርግር ዜናቸውን በሚፈልጉት መልኩ ያጠናቅራሉ። ቀጥሎ ኢንሻአላህ በእንደዚህ አይነት ሁኔታዎች ሊወሰዱ ስለሚገባቸው በሳል እርምጃዎችና ጤና ጋር ተያይዘው ሊከሰቱ ስለሚችሉ አንዳንድ ችግሮች መጠነኛ ዳሰሳ ለማድረግ እንሞክራለን። አብራችሁን ቆዩ። ከሁሉ ነገር በፊት ሰላማዊ ሰልፈኞች አስረግጠው መገንዘብ የሚገባቸው ነገር ያነገቡት ዓላማ ሰላማዊ መሆኑንና የተሰለፉበት አቅጣጫ ሰላም የሚዘመርበት ብቸኛ መንገድ መሆኑ ነው። ስለሆነም ከተቃራኒ ወገን ሊተኮሱ የሚችሉ አስለቃሽ ጋዞች በአቋማቸው ላይ ጥቂትም እንኳን ክፍተት ሊፈጥሩ አይገባም። ባይሆን ተገቢውን ጥንቃቄ ማድረግ አስፈላጊ ነው። አስለቃሽ ጋዞች ከተተኮሱ በኋላ የታሸጉበት ዕቃ በከፍተኛ የሙቀት ደረጃ ላይ ስለሚሆን በባዶ እጅ አውጥቶ ለመጣል ሊያቃጥል ስለሚችል እጅን በተገኘው ነገር ከጠቀለሉ በኋላ የታሸገበትን ዕቃ አርቆ መጣል ይቻላል። አስለቃሽ ጭስ ከተተኮሰ በኋላ በሰውነት ላይ የተለያዩ ስሜቶችን ያሳድራል። አፍ፣ አፍንጫና አይን አካባቢ የሚለበልቡ ስሜቶችን ይፈጥራል። የማይቆም እንባና የአፍ መድረቅ እንዲሁም የመተንፈስ ችግር ተያይዘው የሚፈጠሩ ሁኔታዎች ናቸው። አስደሳቹ ነገር አስለቃሽ ጭስ የሚያሳምመው ለጊዜው ብቻ ነው። ከአምስት እስከ ሰላሳ ደቂቃ በሚሆኑ ጊዜ ውስጥ የህመሙ ስሜት ይወገዳል። ይልቁንም ለተጨማሪ ግርግር የሚዳርግ ድንጋጤዎችን በህይወትም ሆነ በንብረት ላይ የበለጠ ጉዳት ሊያስከትሉ እንደሚችሉ ልብ ሊባል ይገባዋል። ምንም እንኳ አስለቃሽ ጋዞች ስሜታቸው ለደቂቃዎች የሚዘልቅ ጊዜያዊነት ባህሪ ቢኖራቸውም በመተንፈሻ ክፍል ላይ የሚያደርሱት ችግር ጋር ተያይዞ ግን የአስምና መሰል በሽታዎች ያለባቸው ግለሰቦች ሊያባብስባቸው ስለሚችል ጥንቃቄ ማድረግ አለባቸው። እርጉዝ የሆኑ ሴቶችም ለእነዚህ አይነት ጭሶች መጋለጥን በተቻለ አቅም መግታት ይኖርባቸዋል። አይን ብሌን ላይ የሚያርፉ መነጽሮች፣ contact lens የሚጠቀሙ ሰልፈኞችም በተመሳሳይ ጥንቃቄ ካልወሰዱ የማቃጠል ስሜቱ ረዘም ላለ ጊዜ ሊቆይባቸው ስለሚችል መነጽር ባይጠቀሙ ይመረጣል። አስለቃሽ ጋዞችን ለማምከን ከሚወሰዱ እርምጃዎች በሙሉ ቁጥር አንድ አዋጭ ሆኖ የተገኘው መፍትሄ መረጋጋት ነው። የህመሙ ስሜት ለደቂቃዎች ብቻ የሚቆይ ጊዜያዊ መሆኑን በማስታወስ በተረጋጋ መልኩ መተንፈስ ያስፈልጋል። በተጨማሪም ጋዞቹን ወደ ውስጥ ላለማዋጥ በተደጋጋሚ እያሳሉ ምራቅን ወደ ውጭ ማስወጣትና አፍና አፍንጫን መሸፈን ጉዳቱን እንደሚቀንስ ይመከራል። የተጎዱና የመቃጠል ስሜት የተፈጠረባቸውን አይኖች ማሸቱም ስሜቱን ስለሚያባብሰው ጥንቃቄ ሊታከልበት ይገባል። የአስለቃሽ ጋዞች ከተተኮሱ በኋላ የተላጠ ሽንኩርትን አይንና አፍንጫ አካባቢ መጠቀም በከፍተኛ ሁኔታ ጉዳቱን ይቀንሰዋል። ሽንኩርቱን ማሽተትና አይን አካባቢ አስረግቶ መያዝ የተሻለ ውጤት እንዳለው ተጠቁሟል። በቆዳ አካባቢ የሚፈጠርን ስሜት ውሃ በመጠቀም ለመቀነስ መሞከር የህመም ስሜቱን ስለሚያባብሰው ውሃ መጠቀም አስፈላጊ አይደለም። በአንጻሩ ግን የሎሚ ወይም የቆምጣጤ ጭማቂ ቆዳ ላይ የሚኖርን ህመም በፍጥነት ማስወገድ ኃይል ስላለው ሰላማዊ ሰልፈኞች በቅርብ ርቀት በአንዳች የፕላስቲክ ዕቃ የሎሚ ጭማቂ አዘጋጅተው ቢሄዱ መልካም ነው። በተጨማሪም የአስለቃሽ ጭስ ቶክስ ያስተናገደበትን ሰላማዊ ሰልፍ የተሳተፈ ሰው ከግርግሩ በኋላ በቻለው ፍጥነት ልብሶቹን ማጠብ ይኖርበታል። በዚህም የኬሚካሎቹ ቅሪት በልብሶቹ ላይ ተሸሽገው እንዳይቆዩ ማድረግ ይቻላል። ይሁንና በማንኛውም ምክንያት በስህተትም ወይንም ባለመረጋጋት አስለቃሽ ጭስ ወደ አፍና ሆድ ቢገባ ውሃ መጠቀም ሊያባብሰው ስለሚችል ውሃ ለመጠጣት መቸኮል አያስፈልግም። በአንጻሩ የሎሚ ወይም የኮምጣጤ ጭማቂ ፉት ማለት የተሻለ ውጤት ይኖረዋል። በአጠቃላይ አምባገነኖች አስለቃሽ ጋዝ የሚጠቀሙት ሰላምተኛ ህዝብ ላይ ሽብርን ለመንዛትና ህዝቡን በድንጋጤ ግርግር እንዲፈጠር ለማድረግ ስለሆነ ለዚህ ተጨባጭ መፍትሄ የሚሆነው መረጋጋት ነው። አስለቃሽ ጭሱ ሲተኮስ መጣደፍና መዋከብ በፍጹም አያስፈልግም። ባሉበት ሆኖ አስፈላጊውን ጥንቃቄ መውሰድ ብቻ በቂ ነው። በተጨማሪም ይህን አጋጣሚ የህይወት ማብቂያ ሳይሆን ይልቁንም ፍትህ እስከተጓደለ ድረስ በተደጋጋሚ የሚያጋጥም የተለመደ መሰናክል ነው። ለሰላም ዘብ የቆመ ማንኛውም አካል የተጠቆሙትን መፍትሄ በመከተል የተሰለፈበትን ዓላማ ከግብ ማድረስ ይጠበቅበታል ለማለት እንወዳለን። ለዛሬ በዚሁ እንሰናበታችኋለን። ሳምንት በሌላ ዝግጅት እስከምንገናኝ ቸርን ሰንበት። ባለፉት ዘመናት አጼዎች በኢትዮጵያ ሙስሊሞች ላይ በርካታ ግፎችና ስቃዮችን ሲያደርሱ ቆይተዋል። ይህ በታሪክ የምናውቀው ክስተት አሁን ላይ በእኛ ጊዜም ተከስቶ እያየነው እንገኛለን። አሁን በሀያ ክፍለ ዘመን ያሉ ኢያዲግን የመሰሉ አጼዎች ሙስሊሙን ህብረተሰብ መቆሚያ መቀመጫ ሳጥተውት ይገኛሉ። ትናንት በአጼዎች የነበረውን ጭቆናና ዛሬ ያለውን ግፍ ለማስተያየት ይረዳን ዘንድ የሚከተለውን አዘጋጅተንላችኋል። በጥሞና እንድትከታተሉት እንጋብዛችኋለን። ታሪክ ራሱን እየደገመ ይሆን? ኢትዮጵያዊ ሙስሊሞች በተለያዩ ነገስታቶች በርካታ ስቃዮችንና እንግልቶችን እያሳለፉ እዚህ ደርሰዋል። ወደኋላ መለስ ብለን የትላንት ታሪካችንን ስናየው ሙስሊሞች ያሳለፉትን የግፍና የስቃይ ማዕት በአይነ ህልኛችን እንቃኛለን። ይህ በታሪክ ብቻ የምናውቀው የነበረ እውነታ ዛሬ በአዲስ መልክ ተከስቶ ከታሪኩ አንባቢዎች ወደ ክስተቱ ተመልካቾች ተሸጋግረን እንገኛለን። ጥንት ሲፈጸሙ የነበሩ ግፈኞችና የመብት ጥሰቶች ዛሬ መልካቸውንና አፈጻጸማቸውን ቀይረው እየተተገበሩ ይገኛሉ። ለአንት የነበረው ጭቆና አሁን ካለው ጋር ለማስተያየት እንዲረዳን በነገስታቶች ዘመን ሙስሊሞች እንዴት ይጨቆኑና ይንገላቱ እንደነበር ትንሽ ንስማ። ትናንት የነበረው የአጼዎች ታሪክ መልኩን ቀይሮ ዛሬ በአዲስ መልክ እንደመጣ በግልጽ እንረዳለን። ዘመን ሲተካ የሰለሞናውያን ስልጣን ወደ ጎንደር ተዛወረ። ጎንደር ውስጥ በርካታ ሙስሊሞች የነበሩ ቢሆንም እጅግ ጭቁኖች ነበሩ። በቀኝ እጅ የማይጨበጡ አብሯቸው ማዕድ የማይቀረቡ የማይጎራበቷቸው ተደረጉ። ስላምጌ በተባለ የተገለለ ቦታ ውስጥም እንዲኖሩ ከመደረጋቸው በላይ ከንግድ በስተቀር ምንም አይነት ሚና እንዳይኖራቸው ተደረገ። የጎንደር ስርወ መንግስት በአንድ ጎኑ ሙስሊሞች ትንሽ እፎይታ ያገኙበት ዘመንም ነበር። እርስ በርስ በስልጣን ሽኩቻ ይታመስ የነበረው መንግስት በዘመነ መሳፍንት ተወጥሮ ተይዞ ነበር። ካቶሊኮችና ኦርቶዶክሶች እርስ በርሳቸው ሲጫረሱ ቆዩ። በ1855 ዘመነ መሳፍንት ተገባዶ የሙስሊሞች ፍዳ እንደ አዲስ ይቆጠር ጀመረ። ከመነሻው ሙስሊሞችን ማዳከምን አገራዊ ፖሊሲ አድርጎ ጦር የሰበቀው የአፄ ቴዎድሮስ ግፈኛ መንግሥት ስልጣን ያዘ። አጼው የወሰዳቸው የፖሊሲ እርምጃዎች ቤተ ክርስቲያንን የሚያስከፉ በመሆናቸው በተቀናቃኛቸው አጼ ዮሐንስና በእንግሊዞች ትብብር ስልጣናቸው አከተመ። በጭካኔ ቴዎድሮስን ያስከነዳው የዮሐንስ ዘመነ መንግስት ተጀመረ። የሙስሊሞች ደም ደመ ከልብ ተደርጎ ይታረዱ ጀመር። ወይ ተጠመቁ ወይ አገር ልቀቁ በሚል ተዘለዘሉ። የአፄ ዮሐንስ ዘመነ መንግስት ሲጠናቀቅ በምትካቸው እጅግ ብልጣብልጥ የነበሩት አፄ ምኒልክ ነገሱ። ሉዓላዊነቷ ተጠብቆ የቆየችውን ሐረርም በ1887 ደፈሯት። ከተማዋ መሃል ላይ የነበረውን ረዑፍ ፓሻ መስጂድ ወደ ቤተ ክርስቲያንነት በማስለወጥም ለትውልድ ተላላፊ ቂም ተከሉ። ሙስሊሞችን አሸማቀቁ። ሕዝቡን በሱስ አስጠመዱ። ሲወርድ ሲዋረድ የመጣው የሰለሞናውያን ግፍ በዚህ የሚያበቃ አልነበረም። ከምኒልክ ሞት በኋላ ስልጣን ይዞ የነበረው ልጅ ኢያሱ እስልምናን በመቀበሉ የተነሳ አገር ተሸበረች። ሙስሊም እንዴት ኢትዮጵያን ይገዛል በሚል ቤተ ክርስቲያንና መኳንንት ባስነሱት ግርግር በሦስት ዓመታት ጊዜ ውስጥ ልጅ ኢያሱ ወርደው ራስ ተፈሪ ተተኩ። ኃይለ ሥላሴ በሚለው ስማቸው የሚታወቁት ራስ ተፈሪ ሙስሊሙን እንደ ቀድሞ በግልጽ ማጥቃቱን አልመረጡም። ይልቁንም እጅግ ስልታዊና ዘላቂ ውጤት ባለው መንገድ ሙስሊሙን ማዳከም ጀመሩ። ሙስሊሙን ከብሔራዊ ጥቅሙ ማራቅ፣ ከትምህርት ማግለል፣ በሀገራዊ ስሜቱ ላይ ቀዝቃዛ ውሃ መቸለስና ነጋዴውን ማክሰር ተያያዙት። በአጼው ዘመነ መንግስት መካከል ኢትዮጵያ ለአምስት ዓመታት በቆየችበት የቅኝ ግዛት ዓመታት ውስጥ ኢትዮጵያውያን ሙስሊሞች የተሻለ ነጻነት መጎናጸፍ ችለው ነበር። ምንም እንኳን ወራሪው የጣሊያን መንግስት ለራሱ ፖለቲካዊ ጥቅም በማለት ለኢትዮጵያ ሙስሊሞች የተሻለ ነጻነት ቢለግስም ወቅቱ ለዘመናት በአጼዎች ግፍ ሲፈጸምባቸው ለነበሩት የኢትዮጵያ ሙስሊሞች የተሻለ ሆኖ አልፏል። በእነዚህ አምስት የቅኝ ግዛት ዓመታት በርካታ መስጊዶችና የዲን ማዕከላት በመላው ኢትዮጵያ ተገንብተዋል። ምኒልክ ሊያጠፏት ያልቻሏትን የመጨረሻዋን ኢስላማዊ ሱልጣኔት ጅማን ህልውና መሪዋን እስር ቤት በመክተት የደመደመው የኃይለ ሥላሴ መንግሥት የሙስሊሙን ፖለቲካዊ ተሳትፎ ለመግደል ከፍተኛ ጥረት አድርጓል። ሙስሊሙ ከትምህርትና ከሃይማኖቱ አንዱን እንዲመርጥ በዘዴ በማስገደድም የአገሪቷን ግማሽ ሕዝብ በድሏል። በትምህርት በኩል ይደረግ የነበረው ተጽዕኖ ግልጽ የወጣ ነበር። በትምህርት ሚኒስቴርነት ደረጃ ተቀምጠው ሥርዓተ ትምህርቱን ይቀርጹ የነበሩ ግለሰቦችም በግልጽ ለክርስትና እንዲያድሩ ተደርጓል። ሙስሊሞች ለትምህርት ያልታደሉ ይመስል እንግልት ደርሶባቸዋል። ሌላው ሃይማኖት ማንነቱን በኩራት ሲያንጸባርቅ፣ ሙስሊሙ ተማሪ ግን ተሸማቆ አንገቱን ደፍቶ ሃይማኖቱን ጨቁኖ እንዲማር ተደረገ። በአጼው ኢፍትሐዊ መንግሥት እንግልት የደረሰበት ሙስሊሙ ኅብረተሰብ ሚያዝያ አንድ 1966 ምሬቱን አሰማ። አምስት መቶ ሺህ ያህል ሙስሊሞችና የወገኖቻቸው ተበዳይነት የተሰማቸው ክርስቲያን ወንድሞች አዲስ አበባን በሰላማዊ ሰልፍ ናጧት። በርካታ የመብት ጥያቄዎችን አነሱ። ለአንዳቸውም እንኳ ምላሽ ለመስጠት ፍላጎት ያልነበረው ግፈኛው መንግስት ግን በተስፋ ለማታለል እንደሞከረ ውድቀት ቀደመው። የሶሻሊስት አብዮት አገሪቱን ከቤተ ክርስቲያን ጋብቻዋ አፋቶ ዓለማዊ ስርዓት ተመሰረተ። ዛሬ መስከረም ሁለት ቀን 1967 ዓመተ ምህረት ጀምሮ ቀዳማዊ ኃይለ ሥላሴ ከስልጣናቸው ወርደዋል። ለሙስሊሞች ታላቅ ፍስሐ ነበር። ሙስሊሞች ንጉሠ ነገሥቱን ከጠየቋቸው የመብት ጥያቄዎች ቢያንስ ሦስቱ ምላሽ አገኙ። ሙስሊሙ በምክክር የሚመራበት የያኔው የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት በሐጂ ሙሐመድ ሳኒ ሐቢብ ሊቀመንበርነት ተመሠረተ። የሙስሊም በዓላት ብሔራዊ ዕውቅና ተሰጣቸው። በኢትዮጵያ የሚገኙ ሙስሊሞች ይባል የነበረውም ኢትዮጵያውያን ሙስሊሞች በሚል ተቀየረ። ምንም እንኳ ደርግ በለጋ ዕድሜው ሳለ ጭቁን ሃይማኖቶችን ለማነቃቃት ቢጥርም ሲቆይ ግን በሶሻሊዝም ርዕዮተ ዓለም ሰበብ ሃይማኖትን እንደ አደንዛዥ እጽ መቁጠር ጀመረ። ሃይማኖተኝነትን አኮሰሰ። በውጤቱም መድረሳዎች ተመናመኑ። ዛውያዎች ነጠፉ፣ ዑለማዎች በቀይ ሽብር ሰበብ ተረሸኑ። አገሪቱ ላይ በተከለው ኢፍትሐዊ ሥርዓትም የተነሳ ለዘለዓለም የማይሽር ጠባሳ ተክሎ ሄደ። የትናንትናው ታሪካችን በጥቂቱ ይመስል ነበር። ወደ ቅርቦ ታሪካችን ስንመጣ በ1983 ደርግን ጥሎ ስልጣን ይዞ የነበረው ኢህአዴግ ወዲያው እንደገባ የሃይማኖት ነጻነት አውጆ የነበረ ቢሆንም በዚሁ ግን ሊቆይ አልቻለም። የሙስሊሙ ህብረተሰብ ንቃተ ህሊና መጨመርና ሃይማኖቱን በነጻነት ይዞ መንቀሳቀሱ ለኢህአዲግ አላስደሰተውም። በዚህም ኢሃዲግ እንደ ቀድሞዎቹ አጼዎች ሙስሊሙን ለማዳከምና ለመምታት ቆርጦ ተነሳ። የማዳከም ስትራቴጂውንም እንደ አጼ ዮሐንስ በግልጽ ሳይሆን እንደ ብልጣብልጡ ምኒልክ ውስጥ ለውስጥ ስራውን ሲሰራ ቆይቶ ሙስሊሞችን ለማዳከም ጥሩ መሳሪያ ይሆነኛል ያለውን በአህባሽ አስተሳሰብ ማጥመቅ በሐረር ካምፓስ በይፋ ጀመረ። ይህ የመንግስት ጣልቃ ገብነት ህዝበ ሙስሊሙ በከፍተኛ ሁኔታ ቢቃወምም ከመንግስት የተሰጠው ምላሽ ግን ማሰቃየትና ማሰር ነበር። መንግስት የኢትዮጵያ ሙስሊሞችን ማዳከም በይፋ ከጀመረበት ጊዜ እስካሁን ድረስ በርካታ ሙስሊሞች በኢህአዲግ ሰለባ ሆነዋል። ታላላቅ አሊሞች፣ ታዋቂ ዳዮች፣ ምሁራኖች የጥቃቱ የመጀመሪያዎቹ ሰለባ ናቸው። ይህንን ስናይ ኢህአዲግ የአጼዎቹ ራዕይ ለማሳካት እየሰራ ነው ያስብልናል። አጼዎቹ ሙስሊሙን ህብረተሰብ ረግጠው እንደገዙት ሁሉ ኢህአዲግም ሙስሊሙን ረግጦ እየገዛ ይገኛል። ዮሐንስ የሙስሊሞችን ደም ደመከልብ አድርጎ ሲገድል እንደነበረው ሁሉ ኢህአዲግም የንጹሃን ሙስሊሞችን ደም ከጸሎት ስፍራቸው ድረስ እየገባ በመግደል ደመከልብ አድርጎታል። በአሳሳና በገርባ እንዲሁም በደጋን ይህ ነበር የሆነው። አጼዎች ሙስሊሙ ህብረተሰብ ሃይማኖትን እንዳይማር ኪታቦችን እንደሚቀሙት ሁሉ ዛሬ ኢህአዲግም በየቤታችን እየዞረ ቁርአኖችንና ኪታቦችን እየወሰደ ይገኛል። አጼዎች ሙስሊሙ ህብረተሰብ በትምህርት ያደገና የተማረ እንዳይሆን ከፍተኛ ጫና እንዳደረጉበት ሁሉ ዛሬ ሙስሊም ተማሪዎች ትምህርታቸውን በአግባቡ እንዳይማሩ ከፍተኛ ጫና እየተደረገባቸው ይገኛሉ። ሙስሊም ነጋዴዎች በንግዱ ዓለም የተሻለ ደረጃ ላይ እንዳይደርሱ በየጊዜው የተለያዩ አሻጥሮች ይሰሩባቸዋል። በተለያዩ የስልጣን እርከን ላይ የሚገኙ ሙስሊሞችንም በተራ ምክንያት ከስልጣናቸው እየወረዱ ይገኛል። አሁን ያለንበት ጊዜ አጼዎች ሲያደርጉት ከነበረው ምንም እንደማይለይ እንረዳለን። አጼዎች እስላምን የማጥፋት ዓላማ ይዘው ሙስሊሙን አሰቃዩት። ኢህአዲግም ሙስሊሙን የማጥፋት ዓላማ ይዞ ሙስሊሙን እያሰቃየ ይገኛል። እስካሁን ባደረገውም የጥፋት ዘመቻ በርካታ ነገሮችን የፈጸመ ሲሆን ከነዚህም ውስጥ አሊሞችና ዳዕዎች ታስረዋል። እስላማዊ ተቋማት ተዘግተዋል። እስላማዊ ሚዲያዎች ተዘግተዋል። መስጂዶች ተነጥቀዋል። መድረሳዎች ተዘግተዋል። ሙስሊሞች ተሸማቆ እንዲኖር ተደርጓል። ሙስሊም ተማሪዎች ተባረዋል። ሙስሊም ባለስልጣናት ከስልጣናቸው ተወግደዋል። ንጹሃን ሙስሊሞች ተገለዋል። ይህ ሁሉ ጥፋት ማድረግ ከጀመረ አንድ ዓመት ያለፈው ሲሆን የጥፋት ዘመቻው አሁንም እንደቀጠለ ነው። ታዲያ በዚሁ ከቀጠለ የሙስሊሞች የወደፊት ጣፈንታ አስኪ እንደሚሆን መገንዘብ ይቻላል። ዛሬ ላይ ቁርአን መያዝና በጀማዓ መስገድ አሸባሪ የሚያስብልበት ወቅት ላይ ደርሰናል። ወደፊት ደግሞ ሶላት መስገድ አቁሙ እንደማንባል ምን ዋስትናለን። አለን? ትላንት አባቶቻችን ገጥሟቸው የነበረው ፈተና ዛሬ እኛ ላይ ከፊታችን ተደቅኗል። እነሱ ለዲናቸው ሲሉ ትውልድ ለማዳን ሲሉ ራሳቸውን መስዋዕት አድርገዋል። እጃቸው ተቆርጦ በረሃብ ተሰቃይተው ደማቸውን አፍሰው ዲነል ኢስላምን አስተላልፈዋል። ከአብ ደብቀው የተገኙ አባቶች አርባ ቀን ሙሉ እህልና ውሃ ተከልክለው በረሃብ አልቀዋል። አባቶቻችን እንዳደረጉት ራሳችንን መስዋዕት አድርገን ንጹሑን እስልምናን እናስተላልፍላቸዋለን ለቀሪው ትውልድ ወይስ ራሳችንን በዱንያዊ ጥቅም አታለን ለትውልድ ጠባሳተን እናልፍ ሲሆን ሁላችንንም እናስብበት። ኢህአዲግ በርካታ ባለትዳሮችን ከሞቀ ቤታቸው አፈናቅሎ በእስር ቤት በግፍ እያሰቃያቸው እንደሚገኝ ይታወቃል። የትዳር ቤታቸውን፣ ልጆቻቸውን ትተው በፍትህ ጦት እስር ቤት እየተሰቃዩ ያሉት በርካቶች ናቸው። ከነዚህ ውስጥ አንድ እስረኛ ወንድማችን ለባለቤቱ የላካትን መልእክት እንደሚከተሉ እናሰማችኋለን። ይህን የምናቀርብላችሁ በዚህ ነገር እንድታዝኑ ሳይሆን ሁሉም ሰው የወንድሞቻችንን ስቃይ ገብቶት ወደ ትግሉ ቆርጦ በመግባት የበኩላችሁን አስተዋጽኦ እንድታደርጉ ለማስታወስ ያክል ነው። ومن آياته أن خلق لكم من أنفسكم أزواجا لتسكنوا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون ለእናንተም ለነፍሶቻችሁ ከቦሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርና እዝነትን ማድረጉ ከአስደናቂ ምልክቶች ናቸው። በዚህ ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው ይድረስ በጣም ለምወድሽና ለማከብርሽ ውዷ ባለቤቴ የአላህ ሰላምና እዝነት የህይወቴ ግማሽ በሆንሽው ባንቺ ላይና የህይወታችን ውዱ የሆነው ልጃችን ላይ ይውረድ። የመስጂዱን አዛን ጥሪ ሰምቼ ዙሁር ለሰግድ ከቤት እንደወጣው ሳልመለስ ከቀረው ይኸው 171 ቀናት አለፉ። ሰላም አስከባሪ ባዮች በሰላም ስንኖርበት ከነበረው ጎጃችን አፈናቅለው እዚህ ጨለማ ቤት ውስጥ ኮረወሩኝ። ወራቶች ተቆጠሩ። እኔ ምን ሆናለሁ ብለሽ ነው። በእርግጥ አቅማቸው በቻለ ሁሉ አሰቃይተውናል። ከድብደባው ብዛት መላ አካላት ደካክሞ መንቀሳቀስ አቅቶት ይህንን ደብዳቤ እንኳ ለመጻፍ አቀበት የመውጣት ያህል ቢደክመኝም የእጆቼ ጣቶች ቢንቀጠቀጡብኝ አልሞትኩም። አለው ልልሽ ወዳለው መቼም ከቀብር ቅጣት አይበልጥ። ደግሞስ ከአላህ ቁጣ ለመዳን ምንስ ቢደረግ ምን ችግር አለ? ለመሆኑ እናንተስ እንዴት ናችሁ? የምታሳለት ልጅ ኑርዲንስ ሰላም ነው? እንዴት ነው ያላችሁት? አንቺስ የየወሩን የቤት ኪራይ እየከፈልሽ እየኖርሽ ነው ወይስ ከነቃ አውጥተው ጎዳና ጥለውሽ እኔ እንደው ጠየቅኩሽ እንጂ ኬት አምጥተሽ ልትከፍይ? ኑሯችን ከእጅ ወደ አፍ። ዛሬ የኔ መታሰር አንቺን ለስቃይና ለችግር ዳረገሽ። ፈተናችን በዛ በረታ። ችግሩ ከአላህ መንገድ ያስወጣን ተቃርገብ ባለፈው ለኔ ለሚሆን ምሳ ለማዘጋጀት ብር አጥተሽ ብዙ እንደተንከራተትሽ ስልቻለሁ። እንደዚህ ሆነሽ አዘጋጅተሽ እንኳን ልትጠይቂኝ ስትመጪ ፖሊሶቹ ለሌሎች ሲፈቅዱ አንቺን አላስገባም ብለው እንደከለከሉሽና በምታለቅሽው ለቅሶ ሲሳለቁብሽና ሲያፌዙብሽ ብሎም እንዳስፈራሩሽና ክብርሽንም አጉድፈው ገፈታትረው ከግቢ እንዳስወጡሽ ሰምቼ ክፉኛ አዘንኩ። በእርግጥ እኔ ለዚች ሀገር ዜጋ አይደለም እንዴ ብዬ ራሴን ጠየቅኩ። ግዴለም ግዴለም ውዴ የአላህ ድል ቅርብ ነው ኢንሻአላህ እውነት ምን ጊዜም ታሸንፋለች የቆምንበት ዓላማ ሐቅን ይዘን ስለሆነ ይዘገያል እንጂ ሐቅ መውጣቱ አይቀርም ኢንሻአላህ እስከዛ ድረስ ግን አንቺ ጠንክሪ በዲናችን ላይ በመጣው ፈተና እጅ እንዳትሰጪ በዱዓሽና አላህን በማስታወስ ተበራቺ ለኔና ለአንቺ ብቻ ሳይሆን ለኡማው ሙሉ ኑሪ ለጀማዓዎችሽም ያለውን ነገር ንገራቸው መንግስት በንጹሃን ዳዒዎችና በመሻይኾች በግፍ እስር ቤቱን ሞልቶታል በያቸው። መንግስት እስልምናን ከምንጩ ሊያደርቅ ቆርጦ ተነስቷል፣ ግን መቼም አይሳካለትም። እናም እናንተ መበርታት አለባችሁ። ለሁሉም ንገሪያቸው። ሚስቶች ባሎቻቸውን፣ እናቶች ልጆቻቸውን ያበረታቱ። የመጣብንን አደጋ ከአላህ ጋር በአንድነት ሆነን መታገል አለብን ብለሽ በያቸው። መሳጅዶቻችሁ ሂዱ የሰላምን ባንዲራ አውለብልብ ነው። ኢስላም ሰላም እንደሆነ በማሳየት ወደ ሰላማዊ ዘመቻ ተቀላቀሉ። ለሙስሊም ኡማም እንዲህ በይልኝ፣ ለእኛ ለታሰርነው አታስቡ፣ የፍትህን ካባ ለመጪው ትውልድ አስረክቡ ብለሽ አደራዬን አድረሽልኝ። እኔና አንቺ የምንገናኝበት ጊዜ ሩቅ ሊሆን ስለሚችል ውስጥሽን አጠንክሪ። አላሁ ስብሓነ ወተዓላ ለሱ ብለው ከታገሉት ባሮች ተርታ እንዲያሰልፈን በዱዓ በርች። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ይድረስ በጣም ለምወድክና ከልቤ ለማከብርህ ውድ ባለቤቴ በመጀመሪያ ከሁሉ አስቀድሜ አላህን አመሰግናለሁ። አልሐምዱሊላህ የላካው ደብዳቤ ደርሶኛል። በጣም ነው ደስ ያለኝ። አንተን ያገኘው ያህል ነው የተሰማኝ። ደጋግሜ ደጋግሜ አነበብኩት። ኮርቼብሃለሁ። መልእክቶችህን ተቀብያለሁ። ትዕዛዞችህን እፈጽማለሁ። የእነዛ ከዋክብት ጀግኖች ሰሃቦች ታሪክ ባንተ ውዱ ባለቤቴ ጥናት ስለተደገመ ደስታዬ ወሰን የለውም። አዎ ዛሬ በዚህ ዘመን ለዲኑ ሲል መታሰር፣ መገረፍ፣ መሞትም አላህ ለወደደው ብቻ የሚሰጥ ውድ ስጦታም እንደሆነ ተረድቻለሁ። በአንተ ከመኩራት ባለፈ ቀንች ቀንቼብሃለሁ። አላህ እንደሚወድን ባቀረበልን ግብዣ እና አንተ በተቀበልክበት መንገድ ስመለከት የኔና የዚህ ዘመን ጀግና መሆንህን ሳስታውስ ልቤ በደስታ ትመታለች። ግን ምን ይባላል አልሐምዱሊላህ ብቻ ነው የምለው ከልቤ። ያለህበትን ሁኔታ ሰምቼ በጣም ኮራሁብህ። ይበልጥ ፍቅር ጨመረ። ውድ ባለቤቴ አሁን ያለህበት ሁኔታ ለጊዜው ትንሽ ቢከብድም ግን እርግጠኛ ነኝ ልካንተ እንዳልከው ምንዳውን ነገ አላህ በጀነት ሊከፍለን እንደሆነ አምናለሁ። ስለዚህ ጀነት እንደሚሰጠን ተስፋ እያደረው በትናንሽ ፈተናዎች እጄን አልሰጥም። ከዚህም በላይ ሞት ቢመጣ እንኳ ስለ እኔ ተጨንቀህ ለጠየቅከኝ ጥያቄዎች ሁሉ መልስ ያጭር ነው። እኔ ቸገረኝ ያንተ ናፍቆት ነው። ነው። ሌላ ሁሉ አልሐምዱሊላህ። ነገ በአኪራ ሊቀበሉ ሁሉን የሚያደርጉልኝ ለአላህ ሲሉ የሚዘይሩኝ አሉ። ከቤትም አልወጣሁም። አሁንም ላይ አልቸገረኝም። ኢንሻአላህ ወደፊትም አይቸግረኝም። አንተን አላህ የሚፈታበት ቀን ሩቅ አይሆንም ኢንሻአላህ። መስጅድም እየሄድኩ ነው። ጀማዎችንም አልተውኩም። ካንተ በተማርኩት ጥንካሬ እያጠናከርኳቸው ነው። መልእክትክንም አደርሳለሁ። አልሐምዱሊላህ። በአሁኑ ሰዓት ሁሉም ነቅቷል። ትግሉን አብዛኛው ሙስሊም ተቀላቅሏል። በገቡት ቃል መሰረትም ትግሉን አጠናክረው ቀጥለዋል። እስር ቤት ስለሆነው ነገር አትዘን ውድ ባለቤቴ አይደለች። ከዚህ በላይ ቢመጣ ለመቀበል ዝግጁ ነኝ አይደለ አይደለም ከአላህ ብዙ አጅር ለሚያስገኘው ለኢስላም ብሎ መታሰር ለተራ ፖለቲካ ጥቅም ብሎ ሰው ብዙ ይሆን የለም እንዴ? ሰው ለዲኑ ስንት ነገር ይሆናል። አልሐምዱሊላህ ነው የሚባለው የዚህ አጅር ተካፋይ ላደረገን። በመጨረሻ ምንም ቢከሰት ምንም ቢፈጠር ፈጽሞ ተስፋ እንዳትቆርጥ አደራ። ግን ይህ አደራ የኔ ብቻ ሳይሆን የአጠቃላይ የኡማው ነው። አንተን ይጠብቁሃል፣ አንተም አደራቸውን ትመልሳለህ። ኢንሻአላህ አላህ በቅርቡ በአንድ አንድ ላይ ያደርገናል። አንተ ብቻ ጠንክርልኝ። አላህ አንተን ከእስር ፈቶ አሊያም አንተ ጎን አድርጎ ወደ ጀነት ውስጥ ያስገባን ዱዓዬ ነው። በዛሬ በዱንያ ለቀናት ለወራት አብረን መሆን ባንችልም ሄራ በጀነቱ ሳያለያየን እንደሚያኖረን ባለሙሉ ተስፈኛ ነኝ። ከአላህ በላይ ተስፋ የሚጣልበት ማን አለ? ዘውትር በልቤ ፍቅርህ፣ ክብርህና ጀግንነትህ አብረው ይኖራሉ። ያንተው ውድ ልጅ ናት። እንደሰማነው በስር ላይ የሚገኙ ወንድሞቻችን ትግሉን አጠናክረው መቀጠል እንዳለብን በተደጋጋሚ ያስታውሱ ይገኛሉ። ሁላችንም ቃላችንን ጠብቀን እስከ መጨረሻው መታገል ይኖርብናል። አድማጮቻችን፣ ፕሮግራማችን ከመዝጋታችን በፊት ለአድማጮች የምናቀርበው አንድ ጥያቄ ይኖረናል። መልሱን በኢሜይላችን ወይም በፌስቡክ ገጻችን እንድትልኩልን እንጠይቃለን። ቀድሞ መልስ የሰጡትን ሶስት አድማጮች በቀጣይ ፕሮግራማችን ስማቸውን እንጠቅሳለን ጥያቄው ከዓመታት በፊት ወደ ኢትዮጵያ መጥቶ አህባሽ ወደ ኢትዮጵያ እንዲገባ ጥናታዊ ጽሑፍ አቅርቦ የነበረው አንድ አይሁዳዊ መሆኑ ይታወቃል። የዚህ አይሁዳዊ ስም ማን ይባላል? ጥናታዊ ጽሑፉን ሲያቀርበው የትና በመቼ አመተ ልደት ነበር? ጥያቄውን ደግሞ አለውኝ ከዓመታት በፊት ወደ ኢትዮጵያ መጥቶ አህባሽ ወደ ኢትዮጵያ እንዲገባ ጥናታዊ ጽሑፍ አቅርቦ የነበረው አንድ አይሁዳዊ መሆኑ ይታወቃል። የዚህ አይሁዳዊ ስም ማን ይባላል? ጥናታዊ ጽሑፉንስ ያቀረበው የትና በመቼ ዓመተ ልደት ነበር? መልሳችሁን በኢሜላችን አድርሱን። ለዛሬ ያዘጋጀላችሁ ፕሮግራሞች የእስካሁኖቹ ነበሩ። በአካባቢያችሁ ያሉ መረጃዎችን በኢሜላችን ኤፍቲኤች 911gmailcom አንድ አት ጂሜይል እንድትልኩልን እንጠይቃለን። በቀጣይ ፕሮግራማችን በወቅታዊ ጉዳይ ላይ ከፖለቲካ ምሁራኖችና ተንታኞች ጋር ውይይት በማድረግ ኢንሻአላህ ፕሮግራም ይዘንላችሁ እንቀርባለን። ፍትህ ሬዲዮንና ሌሎች ለትግሉ ጠቃሚ የሆኑ audio ዎችን በ Bluetooth ለወዳጅ ዘመድ በማስተላለፍ ኢስላማዊ ግዴታውን ይወጡ። website ታችን በየጊዜው ሰበር ዜናዎችን ስለምናቀርብላችሁ www.fatehradio.com ብለው በየጊዜው እንድትጎበኙን እንጋብዛችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። إن همي فوق همي قد بنى سجنا لظلمي وغدا قلبي أسيرا بين آهاتي وحلمي